بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم الواسطية አምስተኛው ክፍል ላይ ነን የሰሓቦችን ታላቅነት እየዘረዘረ ነበር ያቆም ነው እያቆምነውም لأن لهم من الحسنات التي تمحو السيئات ما ليس لمن بعدهم بلا ينبرأ وقد ثبت برسول الله بقول رسول الله صلى الله عليه وآله وسلم برقت سبتوال طلب النبي عليه الصلاة والسلام أنهم الناس خير القرون أنهم خير القرون يكفل زمنوش كل مرت اندهونو سبتوال بنبي عليه الصلاة والسلام نقل وأن المد من أحدهم كان داتشو كان دفن إذا تصدق به بس صدق أبي أدرقبت كان أفضل كان أفضل يبلت هنا من جبل أحد كوحد ترارا يبلت ذهبا ورق ممن بعدهم كان السبار كان وسط عند سو إذا تصدق به مالتنا بس صدق أبي أدرقان دفن كذا على የውሑድ ተራራን ያህል ወርቅ በአላህ መንገድ ከሚሰጠው የበለጠ ይሆናል። ይህንን ዑለሞች ሲያብራሩ ምንድን ነው እጅግ በጣም አስፈላጊና አንገብጋቢ በሆነ ወቅት የሚደረግ ነገር ትንሽም ቢሆን እንኳን አንገብጋቢና እጅግ በጣም አስፈላጊ ባልሆነ ወቅት ከሚደረገው ትልቅ ነገር የበለጠ ይሆናል። እነሱም እንግዲህ በዛ ወቅት እያደረጉት የከፈሉት መስዋዕትነት ኢስላም ዛሬ ድረስ ሲቆይ ወደ እኛ እንዲተላለፍም ትልቅ ምክንያት ትልቅ ሰበብ ሆኗልና በዛ ዘመን የተከፈለ መስዋዕትነት ያነሰ ቢሆንም እንኳን በእጅጉ የበለጠ ይሆናል ኋላ ከሚመጡ በርካታ ትልልቅ ስራዎች ማለት ነው ثم إذا كان ደሞ ከሆነ አሉ ቀድ ሶደረ ተከስቶ መንጭቶ እንደሆነ ሚን አሐዲም ከአንዳቸው ዘንቡን ስተት ወንጀል ተፈጽሞ እንደሆነ መንጭቶ እንደሆነ ፈየኩኑ ይሆናል ቀድ ታበ ሚንሁ ከሱ ይሆናል ከፈጸመው ነገር ማለት አው ወይ ደግሞ አታ ፈጽሞ ይሆናል ቢሐሰናቲን በመልካም ነገር ተምሑሁ የምታብተውን አላህ ስብሓነ ወተዓላ ኢነል ሐሰናት ዩዝሂብነ ሰይአት ብሏል። መልካም ስራዎች ዩዝሂብነ ሰይአት መጥፎ ስራዎችን ያስወግዳሉ ብሏልና አስወግዶላችሁ ይሆናል። አው ለሁ ወይ ደግሞ ተምሮለት ይሆናል ቢፈድሊ ሳቢቀቲሂ ቀዳሚ በመሆኑ ትሩፋት በዚህ ምክንያት ያኒ ሌሎቹም በኢስላም በኢማን በመቅደሙ ምክንያት ተምሮለት ይሆናል ያ ወንጀል አው ቢሸፋዓቲ ሙሐመድን ሰለላሁ ዐለይሂ ወአሊሂ ወሰለም ወይ በመልእክተኛ በሙሐመድ ዐለይሂ ሰላቱ ወሰላም ምልጃ الذي هم أحق الناس بشفاعته هم الناس أحق الناس بشفاعته በምልጃው በጣም ተገቢ የሆኑት እነማን ከማንም ቢሆን የነቢዩን አለ ሰላቱ ወሰላም ምልጃ ከማግኘት በኩል እነሱ የበለጡና ተገቢ ናቸውና ውብቱልያ ወይ ደግሞ ተፈትኖ ይሆናል ቢበላ በበላ ተፈትኖ ይሆናል ፊ ዱንያ በዱንያ ኩፍረ ብሄ አንሁ በሱ ወንጀሉ ረግፎለት ይሆናል ነው ነቢዩ አለ ሰላቱ ወሰላም ما يصيب المؤمن من وصب ولا نصب ولا غم ولا هم ولا حزن حتى الشوكة يشاكها إلا كفر الله بها من خطاياه بلوان لأن مؤمن በሽታም ድካምም አያጋጥመውም ጭንቀት ትካዜም አያጋጥመውም እሾህ እንኳን መወጋትን አይወጋም አላህ ስብሓን ወተዓላ በዚህ ነገር ወንጀልን ቢያረግፍለት እንጂ ብለዋል። ስለዚህ በዚህ ሁሉ አሁን በጠቀስናቸው ነገሮች ወንጀሉ ረግፎ ይሆናል፣ ተወግዶለት ይሆናል ነው። ፈኢዛ ካነ ሃዛ ይሄ የሆነ እንደሆነ ፊዙኑብ ልሙሐቀቀቲ የተረጋገጠች የሆነች ወንጀል ላይ የሆነ እንደሆነ ማለት ነው። ፈከይፈ እንዴት ይሆናል ቢልእሙሪ በነገሮች አለት ካኑ ፊሃ ሙጅተሂዲና እነሱ ሙጅተሂዶች በሆኑባት ጉዳይ ላይማ እንዴት ይሆናል ነው። ሙጅተሂዶች ሆኖ ሐቅ መስሏቸው በፈጸሙት ስህተት ላይማ እንዴት ይሆናል? ነቢዩ ለ ሰላቱ ወሰላምም እንግዲህ ዳ ሐከመ አልሐኪሙ ፈጅተሀደ ሱመ አሳበ ፈለሁ አጅራን፣ አንድ ሐኪም አንድ ፈራጅ ከፈረደና ትክክለኛውን ነገር ካገኘ ለእሱ ሁለት አጅር ይኖረዋል፣ ከተሳሳተ ደግሞ አንድ አጅር ይኖረዋል ብለዋልና ነቢዩ ለ ሰላቱ ወሰላም ነው إن أصابوا ትክክለኛውን ካገኙ فلهم أجران ለእነሱ ሁለት አጅር ይኖራቸዋል። ወይን አክጣኡ ከተሳሳቱ ደግሞ فلهم أجر واحد አንድ አጅር ይኖራቸዋል። والخطأ ስህተት ደግሞ مغفور لهم ለእነሱ የተማረ ነው خطأ ሲባል በአጠቃላይ ነው። ربنا لا تؤاخذنا إن نسينا أو أخطأنا ይላሉ አማኞች። ይህንን በማለት ደግሞ ይበልጥ ተገቢዎችና ቀዳሚዎቹም እነሱ ናቸው። አላህ ስብሓነሁ ወተዓላም ይህንን ነገር ቀድ ፈዐልቱ በእርግጥ ሰርቻለሁኝ ብሏል። በስህተት የሚፈጸሙ ነገሮችንም አላህ ስብሓነሁ ወተዓላ ምሯል። ثم إن القدر الذي ينكر ثم إن القدر ደግሞ ልኩ الذي ያ ዩንከሩ የሚስተባበል ወይም ደግሞ ያኒ ተቃውሞ የሚያጋጥመው ሚን ፊዕሊ ባዕድህም ከከፊላቸው ስራ ውስጥ እኮ እንደው ይሄ ነገር ተገቢ አይደለም ተብሎ ተቃውሞ የሚያጋጥመው ነገር ቀሊሉን ነዝሩን በጣም ትንሽ ነው። መፉሩን የሚማር ነው። ነዝርን ትንሽ ነው። መግፉሩን የተማረ ነው። ፊ ጀንቢ በጎን ሲታይ ፈዳኢል ልቀውሚ ህዝቦቹ ፈዳኢል እና ወመሐሲንህም መልካም ስሮቻቸው አንጻር ሲታይ ማለት ነው። በጣም ትንሽ ነው። ያ ምንድነው ሚነል ኢማኒ ቢላህ ወረሱሊህ በአላህ ማመን በመልክተኛው ማመን ወልጂሃድ ፊ ሰቢሊ በመንገዱ መታገልም ወልሂጅራ ሂጅራቸውም አነሱረቲ መርዳት ሂጅራ አድርገዋል ሙሃጅሮች ከነቢዩ አለ ሰላት ወሰላም ጋር ጋር አገራቸውን ቤታቸውን ቤተሰቦቻቸውን ጥለው ሄደዋል አንሳሮች ደግሞ ምንም አይነት ነገር ሊደርስባቸው የሚችል መሆኑን እያወቁ የሆነ ጉዳይ ሊደርስባቸው የሆነ መጥፎ ነገር ሊደርስባቸው እንደሚችል እያወቁ ያንን ነገር ሁሉ ተጋፍጠው ነቢዩ አለ ሰላት ወሰላምንና ባልደረቦቻቸውን ረድተዋል። ወነስራ ወልዕልም ናፊዕ ጠቃሚ የሆነ እውቀት ወልዓመል ሷሊሕ መልካም ስራዎችም እነዚህ ሁሉ መልካም ነገሮች አሏቸውና ከዚህ አንጻር ሲታይ እነሱ ጋር የሚታየው ይሄ ነገር ትክክል አይደለም ተብሎ የሚባለው ነገር ትንሽ ነው ነው እዚህ ላይ ይሄንን ነገር ሌላም ቦታ ላይ ልንጠቀምበት ይገባናል። አንዳንዶቻችን ሀታ ሱና ላይ የምናያቸው ቀጥ ያሉ ወንድሞችና እህቶችን በጥቂት ጥፋቶች ብቻ አንዳንዱ ድንበር አልፎ እስከ መዝጋት ድረስ የሚደርስ አለ። እንዲህ አይነት ነገሮች ተገቢዎች አይደሉም። ምናልባት አንዳንድ ወንድሞች ላይ ዘግተናቸው ለምሳሌ ከዛ ጥፋት መመለሳቸው የተረጋገጠ ሲሆን ወይ ደግሞ አመዛኝ በሚሆን ጊዜ ልንፈጽመው የምንችል ነገር ሊሆን ይችላል እንደ ሰዎች ሁኔታ። ግን በአሁኑ ሰዓት ብዙ ጊዜ ይሄ ነገር ጠቃሚ አይሆንም። አልሙሂም መጥላቱና መውደዱ ላይ ግን ያኔ ሚዛን ሊኖረን ይገባል። ሰዎች ላይ ያለውን ተውሂድ ያለውን ሱና እንመለከታለን። ከዛ በኋላ ደግሞ ሌሎች መጥፎ ነገሮቻቸውን እንመለከታለን። እንግዲህ ተውሂድ እያየን ሱና እያየን ላያቸው ላይ በትንንሽ ወንጀሎች ወይ በር ትልልቅም ቢሆኑ አንዳንድ ወንጀሎችን በማየት ብቻ ሰዎችን ፍጹም መጥላት ይሄ ሚዛናዊ ያልሆነ ወላ እና ነው፣ ተገቢ አይደለም። ወመን ነበር የተመለከተ ፊ ሲረት ለቀውሚ የህዝቦቹ የነ የሰሓቦቹ ሲራ ታሪካቸውን የተመለከተ ቢዕልሚን ወበሲራ በመረጃና በእውቀት የተመለከተ ሰው ወማመና አላሁ አለይህም አላህም በእነሱ ላይ የዋለላቸውን ጸጋ ብሂ በሱ ሚን አልፈዳኢል ከፈዳኢሎች ያኒ በላጭ የሆኑ ነገሮች ትልልቅ ነገሮች ከስነ ምግባርም ይሁን ከሌሎች ነገሮች አሊመ አወቀ የቂነን በእርግጥ አወቀ አነሁም ኸይሩ ልኸልቅ እነሱ የፍጡራን ሁሉ ምርጥ መሆናቸውን ይገነዘባል ግን በዕልምና በመረጃ የተመለከተ ሰው ነው ፈዳኢላቸው ብዙ ነው እንግዲህ እነሱ በተውሒድም ይሁን በሱናም ይሁን በአክላቅም ይሁን በሌሎች ነገሮች ኸይሩ ኸልቂ ባዕድ አልአንቢያ ከነብዮች በኋላ መጨረሻ ምርጦቹ እነሱ ናቸው። ታ ህዝቦች ሲባል እንግዲህ አሁን ከነቢዩ ለ ሰላት ወሰላም ወዲህ የመጡ ህዝቦችን ለማለት ብቻ ሳይሆን በአጠቃላይ ከነቢያቶች ቀጥሎ ምርጥ የሚባለው ህዝብ የነቢዩ ለ ሰላቱ ሰላም ባልደረቦች ናቸው። ላካን አልነበረም ወላ የኩኑ ሚስሉሁም እነሱ አምሳያም ጭራሽ አይኖርም ወደፊትም ዋነሁም እነሱ አሰፏ ምርጦቹ ናቸው። ሚን ቁሩኒ ሃዚህ ልኡመቲ ከዚች ኡማ ህዝቦች ውስጥ ማለት ነው ከዚች ኡማ ከነቢዩ ለ ሰላም ኡማም ቁሩኖች ክፍለ ዘመኖች ውስጥ አለት ያቺ ህየ ኸይሩ ኡመም እሷ ከህዝቦች ሁሉ ምርጥ ናት የነቢዩ ለ ሰላት ወሰላም ህዝብ ከሌሎች ህዝቦች በሙሉ ካለፉት ህዝቦች በሙሉ ከሙሳ ከዒሳ ከሌሎችም ህዝቦች በሙሉ ከሉጥ ከሌሎችም ህዝቦች በሙሉ የበለጡና ያማሩ ናቸው እንደገና ደግሞ ከነቢዩ ለ ሰላት ወሰላም ህዝቦች ውስጥ ደግሞ ሰሓቦች ያማሩ ናቸው። ሰሓቦች እንግዲህ በዚች ኡማ ውስጥ በነቢዩ ዓለይሂ ሰላም ኡማ ውስጥ ምርጥ ከተባሉ በሌሎች ህዝቦችም ላይ ምርጥ ናቸው፣ ጥርጥር የለውም። አክረሙሁ አለላህ የላቁት ናቸው ደግሞ በአላህ ተባረከ ወተዓላ ላይ ማለት ነው። አላህ ስብሓነ ወተዓላ እጅግ ያላቃቸው ናቸው ነው። መዝሀቡ አህል ሱነቲ ወልጀማዓ ከራማት ልአውልያ የአውልያዎች ከራማን በተመለከተ ያላቸው አቋም ምንድን ነው ነው እንግዲህ ከራማ ሲባል ብዙ ሰዎች እጅ ያልተለመደና የማይታይ ልዩ የሆኑ ነገሮችን መፈጸም ነው። ይሄ ደግሞ አላህ ስብሓነ ወተዓላ አንዳንድ ባሮቹን የሚያልቅበት ነገር ነው የሚያልቅበት ነገር ነው። አላህ የሰጣቸው ነገር ነው። ወሚን ኡሱል አህል ሱነት ወልጀማዓ ወሚን ኡሱል አህል ሱና ከአህል ሱና ኡሱሎች ውስጥ ማለት ነው ተስዲቁ ቢከራማት ልአውልያ ማመን ነው። ቢከራማት ልአውልያ በወልዮች ከራማ ያምናል። ታምራቶችን ይፈጽማሉ። እነዚህ ታምራቶች አላህ ስብሓነ ወተዓላ እነሱን ያላቀባቸው ከፍ ያደረገባቸው ታምራት እንጂ ከነሱ ከራሳቸው የመነጩ እንዳልሆኑ ያምናሉ። ግን በእነሱ እጅ ይታያሉ በአላህ ፈቃድ። ወማ ዩጅሪላህ አላህ ስብሓነ ወተዓላ የሚያስኬደው አላ እንግዲህ አላህ ስብሓነ ወተዓላ ነው በእነሱ ላይ የሚያስኬደው በእነሱ እጆች ላይ አላ አይዲህም በእጆቻቸው ላይ ሚን ኸዋሪቅ ልዓዳት አዳቶችን ልማዶችን የቀደዱ የሆኑ ያኔ ከልማድ የወጡ የሆኑ ነገሮችን ማለት ነው ፊ አንዋዕ ልዑሉሚ የዕልም አይነቶች ሙካሸፋት ሙካሸፋም እንደዚሁ ዕልም ሲባል እንግዲህ የዕልም አይነቶች ከኋላ የመጡ ህዝቦች ላይ በማንም ላይ ያልተገለጠ እውቀት ለነሱ ተገልጿል እንደዚሁም ሙካሸፋ ደግሞ ምንድን ነው ሰዎች ብዙ ሰዎች ሊያዩት የማይችሉትን ነገር ደበቅ ያለን ነገር ያንን ነገር መገንዘብ ነው ለምሳሌ እብን ዑተይሚን ሁለት ምሳሌዎችን ያመጣሉ እዚህ ማ ذكر عن ابي بكر ابو بكر አቡበክር ላይ ተወሳ እነ አላህ አጥለዐሁ አላ ማ ፊ በጥኒ ዘውጀቲህ በሚስቱ ሆድ ውስጥ ያለውን ነገር አላህ ስብሓነሁ ወተዓላ ሳውቆት ነበረ አለመሁ ላሁ አነሁ እንታ ሴት የተረገዘው ነገር የተረገዘው ልጅ ሴት መሆኑን አላህ ስብሓነሁ ወተዓላ አሳውቆት ነበረ ነው ይህንን ምሳሌ ዑሉሞች ላይ አምጥተውታል። ሙካሸፋት ላይ ደግሞ ሙካሸፋት ላይ ደግሞ አሚር ልሙሚኒን እንግዲህ ሳሪያ ሌላ ቦታ ላይ ከጦርነት እየገጠመ ነበር። ዑመር ብን ኸጣብ እንግዲህ ካን የክጡቡ ናስ የውመል ጅምዓ ጅምዓ ላይ ኹጥባ እያደረገ ነው። እንግዲህ በመካከላቸው ሰፊ የሆነ ርቀት አለ። ነገር ግን ዑመር ኸጣብ አመላክተው የአሳሪ አልጀበል ወደ ተራራው ወደ ተራራው ብሎ አመላክተው በዚህ ምክንያትም ንግግሩን ሰምቶ ያው ሙስሊሞቹ የእሱ ንግግር ደርሷቸው ሊጠቀሙ ችለዋል። እንዲህ እንዲህ አይነት ነገሮች ይከናወናሉ፣ ይከሰታሉ፣ ተከሰተዋል ወደፊትም ይከሰታሉ፣ አሁንም ይከሰታሉ ነው። ከአህለል ቢድዓ እንግዲህ ይህንን ነገር ያስተባበላል። ለከራማ የሚባል ነገር የለም ብሎ ያላለ፣ ሌሎች ደግሞ ድንበር ያለፉ አሉ። ጭራሽ የሰው ልጅ የማይችለውን ነገር ለሰው ልጅ ለወልዮች የመስጠት አይነት ነገር አለ። ወይ ደግሞ በእጆቻቸው ተአምራቶች በመታየታቸው ምክንያት ብቻ እነሱን ወልዮች ናቸው ብሎ የማለት ነገርም አለ። እዚህ ላይ ተአምር ሲባል በነገራችን ላይ ይሄ ኸዋሪቁል ዓዳ በልማድ ያልተለመዱ ነገሮችን መፈጸም የተለያዩ ግለሰቦች ሊፈጽሙት ይችላሉ። የሽርክ ሰዎች፣ ኩፍር ውስጥ የገቡ ሰዎች፣ ቢድዓ ውስጥ የተዘፈቁ ሰዎች ሊፈጽሙት ይችላሉ። አላህን የሚፈሩ ሰዎች ሊፈጽሙት ይችላሉ። የተለያዩ መለያዎች ይኖሩታል። መለያዎቹን ሲጠቅሱ አንደኛ እንግዲህ አላህን የሚፈሩ ሰዎች መጀመሪያ ተአምሩን ሲሰሩት ራሱ ማለት ነው ለአማኞች የሚጠቅም ሲሆን ወይ ደግሞ ለኢስላም የሚጠቅም ሲሆን የሚፈጽሙት ነገር ነው እንጂ ራሳቸውን አጉልተው ለማሳየት ከፍ ለመደረግ ወይ ደግሞ የሆነ የዱኒያን ጥቅም ለማግኘት የሚሰሩበት ነገር አይደለም ነው። የእኛን ጥቅም ብለን ስንል ሰዎች ለመሰብሰብ የመሳሰለ ነገር ማለት ነው። እንዲህ አይነት ነገር የሚሰሩበት አይደለም። ሌላው ነገር ደግሞ እነዚህን ሰዎች ከሰሩ በኋላ ስንመለከት ወይ ደግሞ ከሰሩ በፊት ልናውቃቸው እንችላለን። አላህን የሚፈሩ ሰዎች ከሆኑ አይ እነዚህ ሰዎች የአላህ ወልዮች ናቸው ብለን ተስፋ እናደርጋለን። በቁርጠኝነት አንናገርም፣ ነገር ግን ተስፋ እናደርጋለን። ነገር ግን እንደዚህ አይነት አምራቶችን እያሳዩ ኩፍር ብናይባቸው ቢድዓ ሙልጭ ያሉ መብተዳዎች ሊሆኑ ይችላሉ። እንደዚህ እንደዚህ አይነት ነገሮች ደግሞ ይሄ ከሸይጣን ነው ብለን እናምናለን። ነገር ግን አንዳንዴ ለሙብተዲዎች ከካፊር ጋር ከሆኑ ለምሳሌ የሚገጥሙት ከካፊር ጋር እየገጠሙ ለሙብተዲዎች ተአምር ሊታይ ይችላል። ያ ደግሞ ምንድን ነው? እነሱ ምንም ቢሆን ሙብተዲዎች ቢሆኑም እንኳ ከካፊሮች የተሻሉ በመሆናቸው አላህ ስብሐነሁ ወተዓላ በእነሱ ላይ ተአምር ለአማኞቹ ሰጥቶ በካህዲያን ላይ ድል ሊሰጣቸው ይችላል። في أنواع العلوم والمكاشفات وأنواع القدرة የቁድራ والتأثيرات የችሎታ አይነቶችና እንደዚሁም ወተእቲራት ተእቲር ደግሞ በአንድ ነገር ላይ ያላቸው የሚፈጥሩት ፋናም እንደዚሁ ወይም ተጽዕኖ እንደዚህ እንደዚህ አይነት ነገሮች አሉ በአንድ ነገር ላይ የሚፈጽሙት ነገር ወልማእቱር አን ሰለፍ አን ሳሊፍ ልኡመሚ ወልማእቱር የተገኘ የሆነ አን ሳሊፍ ልኡመሚ ከቀደምት ህዝቦች ፊ ሱረት ልካህፊ ወገይሪሃ ሱረት ልካህፍ ላይ ተአምር አለ እነዛ ወጣቶች አሉ እንግዲህ ምን እንዳጋጠማቸው ከሶስት መቶ ዓመት በላይ አላህ ስብሓን ወተዓላ ፈضረብና ዐላ አዛኒህም ፊ ሲኒን ዐደዳ ብሎ የጠቀሳቸዋሉ ተአምር ትልልቅ ተአምሮች ናቸው እነዚህ ሁሉ የሚታመኑና በትክክል የተከሰቱ ነገሮች ናቸው ወደፊትም እንደዚህ አይነት ተአምራቶች ይቀጥላሉ وعن صدر هذه الأمة እንግዲህ የዚች ኡማ ደግሞ ሶድር የመጀመሪያው ክፍል ማለት ነው ሚነ ሶሓበት ሶሓቦች ላይ ወታቢዒን ታቢዕዮች ላይ ወሳኢሪ ፊራቅ ልኡማ የተቀሩ ፊራቅ ልኡማም ላይ የተለያዩ የተቀሩት የኡማዎች ፊረቅ የተለያዩ ቡድኖች ላይም እንደዚሁ ታይቷል ተገኝቷል ነው። ሰሃቦችም ላይ ሆነ በአጠቃላይ ታቢዕዮችም ላይ የተለያዩ ተአምራቶች ታይተዋል። እንደሚታወቀው መርየም ከልጇ ጋር ብዙ ተአምራቶች ያኒ አሳይተዋል። ምሳሌ መርየም ላይ የታየው ነገር አለ። ከዛም በኋላ ልጇ አለ ሰላም ብዙ ተአምራቶችን አሳይቷል። ከዛም በኋላ ምን አሉ ፊ ሲፋት አህል ሱነት ወልጀማዓ ወሊመ ሱሙ ቢዛሊካ አህል ሱና ወልጀማዓ ሲፋቶች ባህሪያቶች እንደገና ወሊመ ሱሙ ለምን ተጠሩ ቢዛሊከ በዚህ አህል ሱና ወልጀማዓ ተብለው وهي موجودة فيها إلى يوم القيامة ብለዋል የውም አልቅያማ ድረስ የምትገኝ ናት ያቺ ተአምራቶች አፉን ወደ ኋላ ተመልሼ ነው طيب أهل السنة والجماعة تبلو ثم من طريقة أهل السنة والجماعة كأهل السنة والجماعة من قدموا اتباع أثار رسول الله صلى الله عليه وسلم የነቢዩን አለህ ሰላቱ ወሰላም አታሮች ፈለጎች መከተል ነው የነቢዩን አለህ ሰላቱ ወሰላም ባጢንን ወዛሂራ በውስጥም ይሁን በውጭም የነቢዩን አለህ ሰላቱ ወሰላም ሱናዎችን አታሮችን መከተል ነው። እንግዲህ ባጥንን ብለን ስንል የልብ ስራዎች ይኖራሉ፣ እንደዚሁም ለሰዎች ግልጽ የሚሆኑ ስራዎች ይኖራሉ። በአጠቃላይ ግን ባጥንን ወዛሂራ ነቢዩን ዓለይሂ ሰላቱ ወሰላም ይከተላሉ፣ ፈለጎቻቸውን ይከተላሉ ነው። ወኢትባዑ መከተል ነው። ሰቢል ሳቢቂን አልአወሊን የመጀመሪያዎቹን ቀደምቶች መከተል ነው። ምን አልሙሃጅሪን ወልአንሳር ከሙሃጅሮችና ከአንሷሮች ወኢትባዕ ወስየት ረሱልላ ስ ሰለም የነቢዩን ዓለይሂ ሰላቱ ወስያ ምክርን ደግሞ መከተል ነው። ሌሎች እንደሚሉት አንዳንዶች እንደሚጠረጥሩት የሰሓቦች ሁም ሪጃል ወናሕኑ ሪጃል አንልም እኛ እነሱም ሰዎች ናቸው ወንዶች ናቸው እኛም ወንዶች ነን ብለን አንልም بل እነሱ መሪዎቻችን ናቸው እኛ ደግሞ ተከታዮች ነን እንላለን ትክክለኛው አቋም ይሄ ነው ሐይቱ ቃለ አለይኩም ቢሱነት ባሉ ጊዜ عليكم አደራችሁን አጥበቃችሁ ያዙ بسنتي የኔን ስና ወሱነት ልኩለፋ ራሽዲና ሁለፋ ራሺዶች ራሺድ ብሎ ማለት እንግዲህ ምንድን ነው? ሐቅን የሚያውቅና ያንን ነገር የተከተለ ነው። ራሺድ የሆኑና መህድይን አላህ ቅን መንገድን የተመሩ አላህ የመራቸው ሚን ባዕድ ከኔ በኋላ ተመሰኩ ቢሃ እሷን አጥብቃችሁ ያዙ። አዱ አለይሃ ቢነዋጅዝ በጥርሳችሁ ነክሳችሁ ያዙ አሉ። ነዋጅዝ የጥርስ አይነት ነው። ቀንጣጤ ወይም ሌላ ነገር ይሉታል። ወላሁ አለም አልሙሂም የጥርስ አይነት ነው። በእሷ ላይ አጥብቃችሁ በጥርሳችሁ ያዙ። ይህ የሚያሳየው ምንድ ነው? በደንብ አጥበቃችሁ ያዙት ለማለት ነው እንጂ በጥርስ የሚነክስ ኖሮት አይደለም። ይሄ ነገር ግን ያው አነጋገር ላይ እንዲህ አይነት አነጋገር አለ። በጥርስ ነክሶ መያዝ። ወእያኩም ተጠንቀቁ፣ ሙሕደታት ልእሙር የነገሮችን አዳዲስ መጤ ነገሮችን ተጠንቀቁ ብለዋል ነቢዩ አለ ሰላት ሰላም። መጤ ነገር ብሎ ማለት እንግዲህ ነቢዩ ዓለይሂ ሰላቱ ሰላም በእጅጉ ያስጠነቀቁት ነገር ነው። በአጠቃላይ በዲን ጉዳይ ላይ ነቢዩ ዓለይሂ ሰላቱ ሰላም ያልሰሩት ወይ ደግሞ እንዲሰራ ያላመላከቱት ወይ ደግሞ በቁርአንና በሀዲስ በአጠቃላይ እንድንሰራው የሚያመላክት መረጃ የሌለው ነገር ቢድዓ ይባላል። ፈኢነ ኩለ ቢድዓትን ላላ በአጠቃላይ ቢድዓ የሚባለው ነገር ጥመት ነው ብለዋል ነቢዩ ዓለይሂ ሰላቱ ሰላም ቢድዓን በአጠቃላይ ጥመት ነው ብለው ነው የፈረጁት። ቢድዓ አይ ጥመት ነው ብለው ሲሉ አንዳንድ ሰዎች ይመጣሉ። ምን ይላሉ? አይ ቢድዓ ሐሰና የሚባልም አለ መልካም ሱና ማን ነው መልካም ቢድዓ የሚባልም አለ ይላሉ። ነቢዩ ዓለይሂ ሰላቱ ወሰላም ግን ፈኢነ ኩለ ቢድዓትን በላላ ቢድዓ የሚባለው በአጠቃላይ መጤ አዲስ ነገር በሙሉ ጥመት ነው ብለው ነው የፈረጁት ነቢዩ ዓለይሂ ሰላቱ ወሰላም። አንዳንድ መረጃዎችን ቢድዓ ሐሰን አለ ብሎ ለማለት የሚያመጧቸው ነገሮች አሉ። ግን እዚህ ላይ ያኔ እየቀረን ያለነው አቀራር አጠር ያለ አቀራር ስለሆነ ትንሽ ያስረዝምብናል። ወያዕለሙን ያውቃሉ አነ አስደቀ አልከላሚ ከንግግሮች ሁሉ በጣም እውነተኛው ከላሙላሂ የአላህ ተባረከ ወተዓላ ንግግር ነው። ወኸይረ ልሀዲ ከቅን መንገዶች ከመንገዶች ሁሉ ምርጡ መንገድ ሀዲ ሙሐመድ ሰለላሁ አለይህ ወሰለም ነው። የነቢዩ ዐለይሂ ሰላቱ ወሰላም ቅን መንገድ ነው። ይህንን ያምናሉ ነው። ወዩሲሩና ይመርጣሉ ከላም አላህ የአላህ ስብሓነ ወተዓላ ንግግር ይመርጣሉ፣ ያስቀድማሉ ከላም አላህ አላ ገይሪሂ በሌላው ላይ ሚን ከላሚ አስናፊ ከንግግር አስናፊነት ከሰዎች በአጠቃላይ አይነት ከሚባለው የሰው አይነት ከሚባለው በሙሉ ንግግር የአላህ ስብሓነ ወተዓላን ንግግር ያስቀድማሉ። የማንንም አይማዎችን ቢሆን ለምሳሌ አይመቱል አርበዓ አሉ። እነዚህን አይማዎች እንወዳለን፣ እናከብራለን። ነገር ግን የእነሱን ንግግር በአላህ ተባረከ ወተዓላ ንግግር ላይ አናስቀድምም። በነቢዩ ዓለይሂ ሰላቱ ወሰላም ንግግር ላይ አናስቀድምም። በል በሰሓቦች ንግግር ላይም አናስቀድምም የእነሱን ንግግር ወይቀድሙን ያስቀድማሉ ሀዲ ሙሐመድ ስ ሰለም የነቢዩን ለ ስላት ሰላም መንገድ ያስቀድማሉ አላ ሀዲ ኩል አሐድን በማንኛውም በእያንዳንዱ ሰው መንገድ ላይ የእሳቸው መንገድ ያስቀድማሉ ነው እንግዲህ ቅድም ያነሳነው አሁን ያነሳነው ማለት ይቻላል አይመቱል አርባ አሉ እነሱን እናከብራለን እንወዳለን ነገር ግን የእነሱን ንግግር በነቢዩ ለ ስላት ሰላም ላይ አናስቀድምም የእነሱን መንገድ በነቢዩ መንገድ ላይ አናስቀድምም ለምሳሌ ፊቅህ ላይ ማለት ነው እንደዚህ አይነት ነገሮች ላይ አራቱም አይማዎች በተለያዩ አገላለጾች ቢሆኑም እንኳን ሁሉም ንግግራቸው ከነቢዩ አለ ሰላቱ ሰላም ንግግር ጋር ከተጋጨ የእነሱን ንግግር ጥለን የነቢዩ አለ ሰላቱ ሰላም ንግግር እንድንይዝ አበክረው መክረዋል። ወሊሃዛ ለዚህ ሱሙ ኪታብ ወሱነት ወሱነቲ ኪታብ ኪታብና ወሱና ያኔ አህለል ኪታብ ሲባል የቁርአን ባለቤቶች ማለት ነው። ወሱነት የሱናን ባለቤት ተብለው ተጠሩ ነው እነሱ እንግዲህ ጠይብ ትንሽ ቀርታናለች። በእርግጥ ዛሬ የሚያልቅ ነገር አይደለም። ወሱሙ አህለል ጀማዓ ተብለው ደግሞ ተጠሩ። ሊአነ አልጀማዓተ ጀማዓ ሂየ ሷአ ልእጅትማዑ መሰብሰብ ነው። ወድዱሃ የሷ ተቃራኒ ደግሞ አልፎርቀቱ መለያየት መበታተን ነው። ወኢን ካነ ቢሆንም እንኳ ለፍዙ ልጀማዓቲ ጀማዓ የሚለው ለፍዙ ቀድ ሷረ ሆኗል። በእርግጥ ኢስመን ስም ሆኗል ሊነፍሲ ልቀውሚ ለህዝቦች ለራሳቸው አለሙ ጅተሚዒነ የተሰበሰቡ የሆኑም እንኳን ማለት ነው። እነሱ እንግዲህ በሱና ላይ ተሰብስበዋል፣ በሐቅ ላይ ተሰብስበዋል። በእርግጥ ጀማ ብሎ ማለት ሰሓቦች ናቸው ጀማ ብሎ ማለት ተብሏል። ከዛም በኋላ በነሱ መንገድ የሄደ በሙሉ ያቺ ጀማ እንደተቀላቀለ ነው የሚታየው። በአንድ ወቅት በአንድ ቦታ ላይ ከእነሱ ጋር አይገናኝም ማለት ነው። ግን በቋንቋ ደረጃ እሳቸው ያሉት ምድ ወደ መጨረሻ ላይ ጀማ ሊባል ይችላል። ለምሳሌ ጀማዓት ተብሊግ ይባላል። ከአህልስና ጀማዓ አለመሆናቸው ምንም ጥርጥር የለውም። ምንም ጥርጥር የለውም። የሚያሻማ ነገር የለውም። ጀማዓ ተብሊግ ሊባል ይችላል የተሰበሰቡ ህዝቦች በመሆናቸው ምክንያት ማለት ነው። ግን ያኛው ጀማዓ ታስቦበት ግን ጀማዓ ሊባሉ አይችሉም በጭራሽ ማንም ካለ ከአህልስና ወልጀማዓ ውጭ ጀማዓ ሊባል አይችልም። ምኑ ታስቦበት በሰሓቦች መንገድ ላይ ያለ በሱና ላይ የተሰበሰበ ጀማዓ የሚለው ነገር ታስቦበት ሊሆን አይችልም ነው ወልኢጅማዑ ኢጅማዕ ብሎ ማለት هو الأصل الثالث ሶስተኛው መሰረታቸው ነው። አለያቺ አለዚያ يعتمد عليه በሱ ላይ የሚደገፉበት ፊልዕልሚ ወዲን ዒልምና ዲን ላይ የሚደገፉበት ነገር ሶስተኛው ይሄ ነው። ከቁርአንና ከሐዲስ ቀጥሎ ኢጅማዕ ላይ በጣም ያኒ አትኩሮት የሚያስፈልገው ነገር ነው። ኢጅማዕ ያለበትን ነገር ትቶ ወደ ሌላ አዲስ ነገር መሄድ አይቻልም በጭራሽ። ከቁርአንና ከሐዲስ ቀጥሎ ያለን ሶስተኛ መረጃ ኢጅማዕ ነው። በአራተኛ ደረጃ ቅያስ ይጠቀሳል። ቅያስን የነፈዩ ሰዎች አሉ። ነገር ግን በርካታ ዑለሞቻችን ቅያስን ይቻላል ብለዋል። በርካታ መረጃዎችም ቅያስ የሚቻል መሆኑን ለማሳየት ከቁርአንና ከሀዲስ ያመጣሉ። በርካታ ዑለሞቻችን በዚሁ ሄደዋል። እንደውም ቅያስን የሚነፈዩ ሰዎች ላይ አጠንክረው የተናገሩ ዑለሞቻችንም አሉ። ትክክለኛ ቅያስ እስከሆነ ድረስ ይቻላል ነው። ወሁም እነሱ የዚኑና ብቻ ይረዝማል። አንዳንድ ቦታ ላይ ብንገባም አሁንም ቢሆን እሱል ፊቅ ላይ ይሄ ትንሽ እንትን አለ። ከዚህ በፊት ግን መሳይል ጃሂልያ ውስጥ ከጃሂልያ ባህሪዎች ውስጥ አንዱ ቅያስ ፋሲድ ብልሹ የሆነ ፋሲድ የሆነ ቅያስ መጠቀማቸውና ትክክለኛ የሆነ ቅያስ መተዋቸው የሚል ነገር ላይ ትንሽ አይተነው ነበረ ስለ ቅያስ وهم እነሱ يزنون ይመዝናሉ ቢሃዚህ ልኡሱል አተላሳ በእነዚህ ሶስት መሰረቶች ጀሚዓ ማ ዓለይህ ናስ ሰዎች ያሉበትን ነገር አጠቃላይ ይመዝኑታል ማለት ነው። ሚን አቅዋሊን ወአዕማል ከስራዎችም ከንግግሮችም ነው ዛሂራ ዛሂር የሆነም ባጢን የሆነውም የውስጥ የሆነውም የውጭ የሆነው ነው የሚታየውም ነገር ማለት ነው። የቀልብ ስራ የሚሆን ሌሎች ስራዎች ግልጽ የሆኑ ስራዎች ቢሆኑ ሚማ ለሁ ተዓልቁ ቢዲኒ በዲን ተዓልቅ ያለው ነገር ሲሆን ነው። ግን ይሄ በዲን ተዓልቅ ያለው የዱኒያ ጉዳይ ከሆነ አስሉ ምንድነው? የዱኒያ ጉዳይ ከሆነ አስሉ የሚቻል ነገር መሆኑ ነው። አይቻልም ብሎ ለማለት መረጃ ማምጣት አለበት። የዲን ጉዳይ ከሆነ ግን ማን ነው? የዱንያ ጉዳይ ከሆነ ይቻላል ነው። አይቻልም ብሎ የሚል መረጃ ማምጣት አለበት። የዲን ጉዳይ ከሆነ አስሉ መፈጸም ኢባዳ መፈጸም አይቻልም ነው። መፈጸም የሚያስችል መሆኑ ወይ ደግሞ ዋጅብ መሆኑ ወይ ደግሞ ሱና መሆኑ የሚያመላክት መረጃ እስከሌለ ድረስ ማለት ነው። ይህንን የምናገኘው ደግሞ ከመረጃዎች ነው። والإجماع الذي ينضبط ኢጅማዕ እንግዲህ الذي ينضبط ያ يعني ሊታወቅ የሚችል ሊገነዘቡት የሚችል ሊጠብቁት የሚችል هو እሱ ማካነ አለህ ሰለፍ ሷሌ ነው። መልካም ሰለፎቻችን የነበሩበት ነው። إذ بعدهم ከእነሱ በኋላ ምን ሆኗል? ከሱሯል እክትላፉ ልዩነቱ በዝቷልና፣ ወንተሸረት ልኡማ ኡማውም ተበትኗልና፣ ማን ተስማምቶ ማን ደግሞ አልተስማማበትም የሚለውን ነገር ማወቅ አይቻልም። እዚህ ላይ ልብ እንበል። በእጅማዕ ስም የሚያጭበረብሩ ሰዎች በርካቶች ናቸው። በሀገራችንም ላይ በሀገራችንም ላይ ለምሳሌ መውሊድ እኮ እጅማዕ አለው ብሎ የቀጠፈ አለ። ከዛ በፊትም ከሱ በፊትም ሌሎች ቀጥፈዋል በዚህ ጉዳይ ላይ ማለት ነው። እና እጅማ አለ ብሎ ለማለት ምንድን ነው የእያንዳንዱ እንትን የሚታወቅበት ሁኔታ ላይ ስንኖር ነው። ለምሳሌ በሰሓቦች ጊዜ አንድ አካባቢ ነበሩ። ትንሽን በተን በተን ባሉ ጊዜ እዛው ይህን ያህል የተራራቀ ነገር አልነበረም። ለማወቅ የሚያስቸግር ለመገንዘብ የሚያስቸግር ነገር የሚያስቸግር ነገር አልነበረም። ነገር ግን ለምሳሌ በአሁኑ ጉዳይ በአሁኑ ወቅት እጅማዕን እንወቅ ተብሎ ቢባል እንዴት ነው የሚታወቀው? ኡማው ተበታትኗል። ልዩነት በስቷል እንደገና ደግሞ ህዝቡም ተበታትኗል እና ይህንን ነገር ማወቅ ስለማይቻል እጅማ አለ ተብሎ ሲጠቀስ በጣም አስቸጋሪ ነው የሚሆንብን። ሌላው ነገር ደግሞ እጅማ ሲጠቀስ እጅማ ሲጠቅሱ አንዳንድ ትልልቅ ዑለሞች እንኳ ስህተትን እንደሚፈጽሙ ልዩነት ያለውን ነገር እጅማ አለው ብለው ይጠቅሳሉ እና እጅማ አለው ብሎ አንድ ዓሊም ሲናገር በጣም ጥንቃቄ ማድረግ አለብን። ግን እነ ብን ዑተይሚን ሲመክሩ ኢጅማዕ ያኒ ሲነቀል ሲነቅል በጣም ታማኝ የሆነ ብለው ሲጠቅሱ ብን ዑተይሚን ለምሳሌ ሼኹል ኢስላም ኢብን ዑተይሚያን ይጠቅሳሉ። እጅማዕ አለ ብለው ደግሞ ትንሽ ሰቶች የታዩባቸው እነ እብኑል ሙንዚር እና እነ ኢማም ነወዊን ይጠቅሳሉ። ይሄ እነሱ ላይ ማነወርም አይደለም መዝለፍም አይደለም ችግራቸውን መጥቀስ ብቻ እንጂ ይህን ይላሉ። ብቻ ጥንቃቄ የሚያስፈልገው ቦታ ነው ኢጅማዕ የሚባለው ነገር። እኛም ያኔ ኢጅማዕ ሲባል አለ ተብሎ ሲባል እያንዳንዱን ንግግር ማዳረስን የሚጠይቅ ነገር ስለሆነ ኢጅማዕ አለ ብሎ መሞገት ትንሽ እንደሚያስቸግርም ልንገነዘብ ይገባናል። ወላሁ ተዓላ አለም። በቀጣይ ሊያልቅ ነው ማለት ነው። ዛሬ አለቀም። وصلي وسلموا على حبيبنا وشفينا محمد صلى الله عليه وسلم